ነው ላይ ነው የተወጣው ድንባጥ አድርጎ ተመራይዝ አድርጎ ነው ያቀረበው ወይተለኸሱ ይጨመቃል ሚማመረ ካለፈው አነሁናከ ከዚህ አለፈው ውስጥ ፍሩቀን ልዩነቶች እንዳሉ ሚነሽርክ በይነ አክበሪ አልአክበሪ በትልቁ ሽርክና ወልአስፈሪ በትንሹ ሽርክ መካከል ልዩነቶች እንዳሉ ተመራይዝ አድርገን ማየት እንችላለን እያሉ ነው። አጠር አድርገን በቅራቱን ቀርተነዋል። አሁን አጠር አድርገን ያቀርብላችኋል። ሽርከል አክበርና አክበሩ መካከል ምን ያክል ልዩነት አለ? ልዩነታቸው በምን በምንድን ነው? ይህንን የተለኸሱ አጠር ተደርጎ ይቀርባል። ሚማመረ ከባለፈው አነሁናከ እዚህ እንዳለፈው ሩቅ ልዩነቶች እንዳሉ በይነ ሽርክ አልአክበሪ በትልቁ ሽርክና ወልአክበሪ በትንሹና በትልቁ መካከል ወይ ልዩነቱ እነዚህ ናቸው። አራት ልዩነቶችን አምጥቷል። አንደኛ አሽርኩል አክበሩ ትልቁ ሽርክ ዩኽሪጁኒ ነኝላ ከጎዳና ያወጣል ወሽርኩል አክበር ትንሹ ሽርክ ደግሞ ላይ ኹሩጅ ሚነል ሚላ ከጎዳና አያስወጣም። ቀርተናል አይደል ይሄንን? አዎ لكنه ነገር ግን ይንቅፉ ተውሂደ ተውሂድ ምን ያደርጋል? ይሸረሸራል ብለን ባለፈው ቀርተናል። ተውሂድን ያጓድላል፣ ተውሂድን ይቀንሳል። እንኳን ትንሹ ሽርክ አይደለም معصية ትንሽ አንድ ሰው ሴት መጨበጡ፣ ከሴት ጋር መንቀሳቀሱ፣ መጥፎ ነገር ማድረጉ፣ ሐራምን፣ ዝሙቱ ምኑ ይሄ የራሱ እኮ ኢማንን ወደ ዜሮ ነው የሚያወርደው አውርደዋል። ወንጀሉ በበዛ ቁጥር ሰውየው ወደ ወንጀል እየቀረበ በሄደ ቁጥር ከዒባዳ እየራቀ ይሄዳል። ከኢማኑ እየቀነሰ ይሄዳል። መጨረሻ ላይ ይወድቃል። አላህ ይጠብቃል። እንደዚህ አይነት አለ። በጣም መጥፎ ነው ወንጀል። ላኪነሁ ነገር ግን እንቅፍ ተውሂድ ተውሂድን ይሸረሽራል። ሁለተኛ አሽርኩል الأكبر ትልቁ ሽርክ ዩኸለዱ ሳሂቡሁ ሰውየው ይዘወተራል ሲናር ጀሃነም يخلد صاحبه ሰውየው ይዘወተራል ብያቸዋለሁ። يخلد ከሆነ ያዘወትረዋል ሰውየውን صاحبه ብለናል። ይሄ ስራው يخلد ይዘወተራል። يخلد ይዘወተራል። يخلد ካላችሁ ይዘወተራል። ባለትልልቁ ኪታቦች يخلد ብሎ ነው የሸከለው። ዩኸለዱ የኽሉዱን ብትሉ ትችላላችሁ። ይዘወተራል ሰውየው። ነገር ግን የኽሉዱ በፍቃድ ስለሆነ ቨርቡ አካሄዱ ፍቃደኝነትን ነው የሚያስብል እንደዚህ ይቆያል ማለት በራሱ ፍቃድ ስለሚያስመስል እንዲዘወትር ይደረጋል ያለው ይፈልግ ያለው ጫና ስለሆነ ያጥሩ ጥሩ ነው አህሉ ሉጋዎች ነው እኛ ይህንን ማጣጣም ገና ነው። እሺ ሰው ችግር የለም ይግባችሁ ብቻ ነው ይንቅፍ ተውሂድ አሽርኩል አክበሩ ትልቁ ሽርክ ይኸለዱ ሳሂቡ ባለቤቱ ፈጣሪ ይዘወተራል ሲናር እሳቱ ወሽርኩል አክበሩ ትንሹ ሽርክ ሆነ እንደ ላ ይኸለዱ ሳሂቡሁ ፈጣሪው ሰውዬ አይዘወተርም فيها ጀሃነም إن دخلها እሱም ከገባ ነው ከገባ ከገባ ትልቁ ሽርክ አይደለማ ኢነላህ ላ የግፊሩ አይሽረከ ቢህ ወየግፊሩ ማዱነ ዛሊክ ሲባል ትንሹ ሽርክ ብዙ ውስጥ ይገባል ነው ያው ማአል ኸላፍ በይነ ልዑለማ ኸላፍ አለ ትንሹ ሽርክ ትልቁ ሽርክ ብሎ ነገር የለም ሽርክ ከሆነ ሽርክ ነው ኢነላህ ላ የግፊሩ አይሽረከ ቢህ ነው አለው አስበር አክበር የሚለውን ነገር አታምጡ ይሏቸዋል ያው ከሐዲስና ከተለያዩ ስንባት አንጻር ግን ሽርከን አስበርና አክበር እንዳለ ዑለማዎች መሐዲሶችም ይስማሙበታል። ብዙዎች የሚፈልቋሉ። ሽርክ ትንሿን ማስራት የለብንም። ኦ ያማ አልባህሩ ላ ሳሂለ ነው ብለዋል አይደል? አደጋ ነው። ያማ ከሆነ አለቀ። الشرك الأكبر ትልቁ ሽርክ ይኸለዱ ሷሂቡ في النار ጀሃነም ሲዘወተር ፈጻሚው ወሽርኩል አስገሩ ትንሹ ሽርክ ላይ ይኸለዱ ሷሂቡ ባለቤቱ አይዘወተርም فيها ጀሃነም አይዘወተርም የተቀጣውን የሥራውን ያክል ተቀጥቶ ወደ ጀነት ይመለሳል إن دخلها መጀመሪያ ጊዜ ከገባ ነው ላይገባም ይችላል ዝሙተኛም ገዳይም ጨፍጫፊም አረመኔም ብዙውን ነገር ያጠፋ ሁሉ ጀሃነም ላይገባም ይችላል ሊገባም ይችላል ግን ያችን probability መጠበቅ የለብንም ለምን አይታወቅም። ግባ ከሚባለው ውስጥ ቢሆን እሳ እዛ ዘር ይጠየቅ፣ ሀብት ይጠየቅ ቁንጅና አይጠየቅ፣ የመጣህ አይጠየቅ። አደጋ ነው በጣም እነ ከል ያሉ አይባል፣ አውቃቸዋለሁ እነዚህ ሳሂቦች ናቸው አይባል። ኩሉን ናሲ ሰዋ አረቡሁም በቃ وأسمرهم وأبيضهم وأحمرهم ቀዩም ጥቁሩም ነጩም እኩል የሆነበት ዓለም ነው። ሰራተኞቹም እኩል ናቸው ድህነቶች አስተሳሰባቸው በተታዘዙት መልክ የዛን ዕለት አንተ አትማርም ግባ ብታል። ስለዚህ ምን መሆን አለበት ካሁኑ መጠንቀቅ። ለምን ጥያቄ ምልክት ውስጥ ትገባለህ? ለምን ዝሙት ላይ ወድቆ አንድ ሰው ለምን ጥያቄ ምልክት ውስጥ ይገባል? ለቅጽበት ደስታ ብሎ እዚህም ኪሳራ ነው፣ ጭንቀት ነው። ጭንቀት በቃ ጭንቀት ውስጥ ነው የሚገባው ሰውየው። ቀን ይደሰታል ቅጽበታዊ ስለሆነ፣ ማታ ግን ጭንቀት ነው። አታው አያውቀውም በምን እንደሚጨነቅ ብርም አለ፣ ዱንያም አለ፣ ልጅቱም አለ። ግን ነው የሚሮብት ተጋባና አላህ ጥንቀት ነው የሚለቀበት ይሄ ይመጣል ትርፍ የለውም ኪሳራ እንጂ في هذا العالم وفي ذلك العالم ثانيا يعني الشرك الاكبر تلك الشرك يحبط يحبط يا فرار فرارسان جميع الاعمال منكرا يبسط يحبط يحبط يا يبسط جميع الاعمال فران كله كنت يدركان والشرك الاصغر كل شرك هون لا يحبط الحمد لله رحمك الله والشرك الأصغر تنش شرك لا يحبط عيابسم عيابسم عيابلاشم جميع الأعمال سران هلو عيابلاشم وإنما يحبط يميابلاشم الرياء لمثال يولين يمثل تنش شرك example سلوه من أمتو وإنما يحبط الرياء أي الشرك الأصغر لما لكم تنش شرك يميابلاشم رياء يمثل والعامل ለአጅል ዱንያ ለዱንያም ብሎ የሚሰራው ለዱንያ ጦም ተብሎ የሚሰራ ያልነው ሽርከል አስፈር ብለን ስለቆጠር ነው። እሱም የሚያበላሸው አልዓመል ለዚ ያንን ስራ ነው። የትም አለዚ ኻለጣሁ የተቀላቀሉትን ስራ ብቻ ነው የሚያበላሹት። የተቀላቀሉትን ስራ فقط እሱን ብቻ ነው የሚያበላሹት። ለምሳሌ ሰውየው ሶላት ሲያሰግድ ለገንዘብ ብቻ ኢማም ሆኖ ለገንዘብ ብቻ የሚያሰግድ ከሆነ የሰገደ ሶላት ትክክል አይደለም ለሱ የዛን ወቅት የሰገደ ሶላት ማለት ነው። አዛን ያደረገውም የዛን ሰዓት አዛን ያደረገው አዛን ተቀባይነት የለውም። በቃ normal የእንስሳ ጩኸት ነው የሆነው ማለት ነው። ምንም አጅር የለም ባዶ። እንደውም አጥቷም ሊሆን ይችላል አይደል? ያስጠይቃል። አጅር ብቻ አጥቷል ሳይሆን ያስጠይቃል። ያስጠይቃል ሁለት ኪሳራ ማለት ነው። ስለዚህ ወሽርክ አልአክበሩ ትንሹ ሽርክ ላ ይሕቢጡ ላ ይሕቢጡ አያጠፋም። ጀሚዕ አልአማል ስራን ሁሉ አያበላሽም። ወኢነማ ዩሕቢጡ አርያኡ ወልዓመሉ ሊአጅል ዱንያ ብሎ ያለን ሁለቱም በዝርዝር ነው ያመጣቸው። ወኢነማ ዩሕቢጡ ሽርኩል አስበሩ ብላችሁ ብትወስዱት ያው ነው። ግን የቀራናቸውን ጠቀስ አደረገልን እንዲገባቸው ሌላ ነገር ውስጥ እንዳትገቡ ማሻአላህ። ወኢነማ ዩሕቢጡ አሽርኩል አስበሩ ትንሹ ሽርክ የሚያበላሸው አልዓመል ለዚ ኻለጠሁ ፈቀጥ ብትሉ አረፍተ ነገሩ ትክክል ነው። የተቀላቀለውን ብቻ ነው የሚያጠፋው ሽርክን አስበር። ትልቁ ግን የዱሮውን ጀምሮ የ20 30 ዓመት ስራ ሁሉ ከንቱ ነው የሚሆነው። በአንድ ደቂቃ በአንድ ሰከንድ ስህተት ማለት ነው። የእስከዛሬው ሁሉ ምክንያቱም ከፋውንዴሽኑ ከስሩ ነው የመታኸው። ከላይ ያለ ሁሉ ነበር መጣ አይቀርም። ተባባል ወኢነማ ዩሕቢጡ ሪያኡ ይዩልኝ የሚያበላሸው ወልአመሉ ወልአመሉ መስራትን لاجل الدنيا ለዱንያ ፍላጎት ተብሎ የሚሰራም ስራ የሚያበላሸው ምንን ነው? አልዓመለ ስራን ነው። الذي ያን ስራ ነው የሚያበላሹት የቱን ኻለጣሁ ሁለቱ የተቀላቀሉት ሪያም የተቀላቀለውን ያበላሻል፣ ለዱንያ ብሎ የሚሰራውም የተቀላቀለውን ያበላሻል። خالطا ብሎ አሊፏን የጨመረው ለምንድን ነው? ሁለትዮሹን ነው የሚጠቁመው። እነዚህ ሁለቱ ድርጊቶች ምንና ምን مكرر خالطاه ያለው አሊፍ አልባ ከሆነ የተቀላቀለበትን مفرد singular ነው የሚሆነው። አሁን ግን ሁለት ሁለት ነው የሚጠቁመው። ምንና ምን رياء እና አላ አመለ የአጅል ዱንያን ናቸው። ሁለቱ የተቀላቀሉበትን ስራ ነው። خالطاه ከው እንደዛ ነው ብላችሁ መቅረት አትፈቀጥ የተቀላቀሉበትን ስራ ብቻ ነው ውድቅ የሚያደርጉት። ኻለጣሁ ነው። ኻለጣሁ እንዳትሉ ኻለጣሁ ከለለም አድርጉበት። አራተኛ አሽርኩል አክበሩ ስራው ላይ አሁን አሁን ይልታው ያለችበት ይተያዘበት ማለት ነው። አስሩን ረክዓ እንደሰገደ ወይንም ስምንቱን ረክዓ እንደሰገደ ሶስቱ ረክዓ ሱብሂ ሊደርስ ይችላል። የዛን ሰዓት ሰዎች ይመጣሉ። እንትኑ ዊትሩን ሲያነብ እነዚህ ሰዎች ያዩኛል ብሎ ተስፋ ካደረገና የሆነ ነገር ካለ አሁን ሰዓት ላይ ያለችው ስራው ነው። እስካሁን አይደለም የሚበላሸው። ሪያ ይሄንን ነው የሚያደርገው። ግን እንደዛ አይነት ነገር መረበሽ እንዳታመጡ ማለት ከቻል መደበቅ እንችላለን። ካልተቻለ ደግሞ ብታደርግ ምንም አይደለም፣ ሰውንም መቀስቀስ ይሆናል። አንተ ንያህና ኢራዳህ ብቻ ነው የሚታየው። አላህ እንደዛ አይነት ነው፣ ዛሂሩን አይደለም። አላህ ኢነላህ ላ የንዘሩ ኢላ ሱወሪኩም ወላኪን የንዘሩ ኢላ ቁሉቢኩም ወአዕማሊኩም። ልባችንን ነው የሚያየው። ልባችን ላይ ጥሩ ነገር ጥሩ አላማ ካለ ችግር የለም። ሰዎች ይለት ሰው ብለህ አስብ። ሰው አይጠቅምምም አይጎዳምም። በቃ ይህን ራስን psychological ራስን ማሳመን ሰው ለራሱም አልሆነ ሰው ለራሱ አይሆንም እንኳን ለኔ ቢሆን አመሰገነኝ አላመሰገነኝ፣ አየኝ አደነቀኝ አላደነቀኝ፣ በቃ ተምረናል ብዙ ነገር ከሰው ከሰው ብዙ ተምረሃል። ከሰው በቃ ሰው ሰው ነው። በቃ ደረጃ የለውም እያልኩ አይደለም። በዚህኛው ዓለም አንተን ጥቅምና ጉዳት ሊያመጣ አይችልም። ዝና አመጣ አላመጣ ምንም የለውም። ሰው ሰው ነው። በቃ ሰው ይህን ራስን ካሳመን ይህ ምንም አይደለም። አይደል አንዷን ረካ ብቻ ትበላሻለች ለማለት ደግሞ አይቻልም። ከአንድ ላይ የተያዘ ነው አይደል? ሶላት ውስጥ የሆነ ነገር ከመጣበት አደጋ ነው። ግን አንድ ነገር አለ። ሙሉ በሙሉ ፍጹም እሱ እንዳይለኝ የሚል ነገር አይኖር። ትግል እያደረግክ ከሆነ ጦርነት ነው ከነፍስያህ ጋር። አየኝ ኧረ ይቀር እንዳታወራ ነገር ማለት በውስጥ ትግል ታደርጋለህ። ፍጭት እኮ ነው ያለን። ወላሂ ይሄ ራሱ ሶሪሐል ኢማን የሚሆንልን ሙጃሃዳ እኮ ነው። ለማንም ሰው ልብ ውስጥ እኮ የሚገባ የሚመጣ ነው ይሄ። ለነቢያቶች ብቻ ናቸው ከዚህ ነፃ የሚሆኑት፣ እኛ አይደለም ማንም ሰው ውስጥ ይገባል። ሀታ አልአውሊያ ወሀታ አልዑለማ ወሀታ አልመሻይኽ ሁሉ አለበት የሆነ ነገር እኮ አለ። የሆነ ነገር ውስጡ ጋር ጦርነት ይከፍትበታል። አሸይጣኑ ነፍስያ ጦርነት ትከፍታለች። ያንን ጦርነት ግን ተፋጭ ለምን ለአላህ ነው እያልክ ንገረው ራስን ውስጥ እንደዛ አድርገን ከሆነ ዛሬ ከፈር ይፈል ኢማን ምንም አይደለም። እየታገልን ከሆነ አሽርኩል አክበሩ ትልቁ ሽርክ ዩቢሑ ደመ ደምን ሐላል ያደርጋል፣ ደመ ከልብ ያደርጋል። ወልማለ ገንዘብንም ሐላል ሲያደርግ ወሽርኩል አስገሩ ትንሹ ሽርክ የሆነ እንደው ላ ዩቢሑሁማ ሁለቱንም ሐላል ያደርጋቸው። ሪያ አደረገ ማለት አንድ ሰው ጦርነት አይታወጅበትም፣ ገንዘቡም አይማረክም። አዛባን አይደል? ልዩነታቸው ይህን ይመስላሉ። ፈተና ስትፈተኑ አወጣላችኋለሁ። ፈተና ስትፈተኑ سأسألكم هذه لغة ጠይቃችኋለሁ فرق ጠይቃቸዋለሁ፣ definition ጠይቃቸዋለሁ። ይሄንን በመንተራት ተከባል exam አለ። መቼ ነው? ነገ ነገ ይሁን የምጠይቃቸው ጥያቄ አንደኛ لغة ጠይቃቸዋለሁ፣ የ dictionary ቃሉን ማለት ነው። definition شرعا ጠይቃቸዋለሁ፣ فرق ጠይቃቸዋለሁ قسمة ፈልጋችሁ فرق ማለት ልዩነት አሁን فروق ልዩነት ውስጥ ብለን ቀጥተናል አይደል? በሽርከን አስፈርና በአክበር መካከል ያለውን ልዩነት አስቀምጥላለሁ። ተጓባ لبس الحلقة ቀለበት መልበስ شرك أصغر እላለሁ። A شرك أصغر፣ B شرك أكبر፣ C فيه تفصيل። የትኛው ነው መልሱ? ቀለበት መልበስ A ألف شرك أكبر باء شرك أكبر ثاء فيه تفصيل የትኛውን የምትመርጡት? የትኛውን ነው የምትመርጡት? ተፍሲል የምትሉት አብሽር አውጣው። እሺ ሽርከን አክበር የሚል የለም። ሽርከን አክበር የሚል በቃ አላስጨበጭብላችሁም እንጂ ተፍሲር ያላችሁ ልጆች ጎበዞች ለምን እንደሆነ ታውቃላችሁ? ተፍሲር ነው የቀራ ካላችሁ ሰበብ ይሆናሉ ካለ አስገር ነው። በራሳቸው ያድናሉ ካለ አክበር ነው። ስለዚህ ተፍሲል አለበት ማለት ነው። እንደዚህ በጥንቃቄ ተከሉት። ማሻአላ ጎበዞች እና ነገ ላድርግላችሁ ሳምንት መቼ ነው